قل إن الله الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا وحبيبنا وشفيعنا نبينا محمد وعلى آله وصحبه وسلم نزول ዒሳ እብኑ መርየም ሌላኛው ከታላላቅ የቅያማ ምልክቶች ውስጥ የዒሳ ዓለይህ ሰላም መውረድ ነው ይላል አማ ኑዙሉ ዒሳ أما نزول عيسى بن مريم عليه الصلاة والسلام كما دل عليه القرآن فقد أخبر به الصادق المصدوق الذي لا ينطق عن الهوى نبينا محمد صلى الله عليه وسلم የዒሳ መውረድ ይላል የአላህ ስብሓን ወተላ ውዳሴና ሰላም በሱ ላይሆንና ከማ ደለ ዓለይህ ልቁርአን ቁርአን ይህንን በተመለከተ እንዳመላከተው ፈቀድ አኽበረ ብህ ሳዲቁ ልመስዱቅ የእውነተኞች ሁላ እውነተኛ የሆኑት ነቢዩ ዓለይህ ሰላቱ ወሰላም እንደተናገሩት ከሆነ አለዚ ላ የንጢቁ አን ልሀዋ ነቢዩ ዓለይህ ሰላቱ ወሰላም ከስሜታቸው የማይናገሩት የሆኑት ማለት ነው ወተዋተረ ነቅሉ አንሁ ቢዛሊክ ወተዋተረ በሙተዋቲር ሐዲስም እንደመጣው ይላል النقل عنه بذلك በዚህ ጉዳይ ላይ ዒሳ ማለት ነው አኺሩ ዘማን ላይ እንደሚወርድ ማለት ነው واجمع عليه علماء الامه امه الاسلام ማለት ነው አንድ በሆነው አቋማቸው ሰለፈን ወኸለፈ ሰለፈን ወኸለፈ ሰለፈን ሲል ካለፉት ማለት ነው ይሁን ኡመተል ካለፉት ዑለማዎች ወኸለፋ ኋላ ላይም ደግሞ ከመጡት ማለት ነው ወዐዱሁ እንደውም ቆጥረውታል አንድ ከመሆናቸውም አንድ ከመሆናቸውም ሌላ ቆጥረውታል ሚማ የጂቡ ኢዕትቃዱሁ السن عند أمنات عدرقو ميازن قطروتا والإيمان به بس كماما مالت عيسى آخر الزمان ليورد المالت راسن يجعل يأمنت كفل عدرقوتا المالتنو قال السفاريني إمام السفاريني بلويلال رحمه الله تعالى ونزول يعني عيسى يا عيسى مورد ابن مريم عليه الصلاة والسلام የአላህ ስብሓነ ወተዓላ ውዳሴና ሰላም በሳቸው ላይ ይሁንና ሳቢቱን ቢልኪታብ በቁርአን የጸና ጉዳይ ነው። ወሱነቲ እንዲሁም በሐዲስ የጸና ጉዳይ ነው። ወኢጅማዕ ልኡመቲ ኡመተ ልእስላም አንድ በሆኑትም አቋማቸው የጸና ጉዳይ ነው ይላል። አመል ቁርአንን በተመለከተ የዒሳን መውረድ በተመለከተ يا الله سبحانه وتعالى نجد وإن من أهل الكتاب إلا ليؤمنن به قبل موته وإن من أهل الكتاب إلا ليؤمنن به قبل موته اللهم نلال وإن من أهل الكتاب كأهل الكتاب والتكويلة لا أيهود النصارى ليؤمنن به በሱ ያምናሉ ይላል። የማይቀር ጉዳይ ነው። ተአኪድ አድርጎታል። ተአኪድ አድርጎታል። በኑኑ ሙአከዳ ማለት ነው። ለዩእሚነን ቢህ በሱ ያምናሉ አለ። ቀብለ መውቲ እሱ ምን ከማለቱ በፊት ከመሞቱ በፊት አሁን እንዳልሞተ እርግጥ ነው ማለት ነው። መቼ ነው የሚያምኑት ከተባለ ዒሳ ይመጣና አኺሩ ዘማን ላይ ነቢዩ አለይሂ ሰላቱ ሰላም እንደተናገሩ መስቀሉን ሰብሮ ምን ይላል ይመጣል አሉ። ምን ማለት ነው? አለመሰቀሉን ያረጋግጣል ማለት ነው። በዛ ጊዜ ያምናሉ ማለት ነው። ጥሪን ያደርጋል፣ ዳዋ ያደርጋል፣ በሱ ያምናሉ ይላል። ቀብለ ሞት የሚለው እሱ ከመሞቱ በፊት ከዛ ይሞታል። አልሞተም ማለት ነው። አይ ማለትም ለዩእሚነነ ቢዒሳ بعيسى يمنالو قبل موت عيسى عيسى كما موتو بفيت وذلك يهم هنا عند نزول عند نزوله يموردو جزينو من السماء فسمي آخر الزمان لمن لي آخر الزمان لي متو مالتنو حتى تكون الملة واحدة ملة وجبات تكالي عند سكيونو درس مالتنو ሐታ ተኩነ ልሚለቱ ዋሂዳ ሚላ አንድ ነው የሚሆነው ሌላ ሚላ የለም ሚለተ ልእስላም ብቻ ነው የሚኖረው ማለት ነው በዛ ጊዜ ሚለቱ ኢብራሂመ የኢብራሂም መንገድ ሐኒፈን ወደ ሐቅ ያመዘነው ማለት ነው ሙስሊመን ሙስሊም የመሆን ማለት ነው እሱ ብቻ ነው የሚኖረው በዛ ላይ እንግዲህ ጥሪ ያደርጋል ያስተምራል ኢስላማዊ አስተምሮች አስተምሮቶችን ማለት ነው ኢላ አን ቃለ እንዲህ እስከሚለው ንግግሩ ድረስ ቀጥሏል ኢማሙ ሰፋሪኒ ማለት ነው ሰፋሪኒ ቀጥለዋል ማለት ነው በንግግራቸው ወአመን ሱነቱ ከሱናማ ይላል ከሐዲስ في الصحيحين በቡኻሪና በሙስሊም ዘገባ የመጣ አለ وغيرهما ከሌሎችም عن ابي هريره ረዲየላሁ አንሁ ከአቢ ሁረይራ የተዘገበ ሐዲስ ነው። ቃለ ብሏል ነቢ ዓለይሂ ሰላቱ ሰላም ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ወለዚ ነፍሲ ቢየዲህ ያ ነፍሴ በእጁ በሆነችው አምላክ አላህ ይሁንብኝ አሉ። ለዩሽከነ ይቀርባል ማለት ነው። ቅርብ ነው። አዎ ቅርብ ነው። ያሰጋል ይላሉ አንዳንዱ ለሞት ሲፈስሩ ቅርብ ነው። አየንዚለ ፊኩም ኢብኑ መርየም የመርየም ልጅ ዒሳ መውረዱ حكما عدلا ፈራጅ ሆኖ ፍትሃዊ ሆኖ ፈየክሲሩ ሰሊበ ምንን ሰብሮ መስቀልን ሰብሮ ማለት ሰሊበ ማለት ነው መስቀል አረ ሰብሮ ይመጣል ምን ማለት ነው መስቀልን ሰብሮ ሲባል አለመሰበሩ አረጋግጦ ማለት ወየቅቱሉ ልኪንዚራ ኪንዝርን ይገላል በሱ ጊዜ እንግዲህ አኽሩ ዘማን ላይ እንግዲህ እየበዛ ነው የሚመጣው። ኺንዚርን ምን የሚል የሚመገብ የአሳማ ስጋ ማለት ነው። እሱ ግን ኺንዚርን ከምድረ በዳው ላይ ያጠፋል፣ ይገላል። ወየደዑል ጂዚያ የጂዚያን አህካም ደግሞ ያስቀምጣላሉ። ጂዚያ ምንድነው? ግብር። አዎ ያልሰለሙ እስልምናን ያልተቀበሉ ሰዎች ይከፍሉ ዘንድ የግብርን ህግ ያስቀምጣል፣ ያረጋግጣል ማለት ነው። በዛ ይሰራል። አልሐዲስ ሐዲሱ ይቀጥላል ይላል وفي مسلم عنه عن مسلم بزكبه كستنو قابو هريرة والله لينزلن ابن مريم بالله من الدنيا لنبي يا مريم لج عيسى يوردال حكما عدلا فلا يكسرن صليبا من الال يسبرن يا تمساسين بنهوي بزي مسل تزكبه وأخرج مسلم أيضا عن جابر بن عبد الله رضي الله عنه قال قال رسول الله صلى الله عليه وسلم لا تزال طائفة عندتم بدنات توجدم من أمتي لا تزال طائفة عندت بدنات توجدم من أمتي دمس ودزي من أمتي كأمتوچ يهونو يقاتلون على الحق بحق ላይ ምን ከማለት ከመጋደል ማለት ነው። ዛሂሪና በይፋ ይወጣሉ፣ የበላይ ይሆናሉ ማለት ነው። ዋሂሪና የበላይ ይሆናሉ፣ በይፋ ይወጣሉ። ኢላ የውሚል ቂያማ እስከምን እስከ ቂያማ ድረስ የበላይ የሆኑ በይፋ ይወጣሉ የሰው ልጆች ዘንድ ማለት ነው። አህሉ ሱና ወል ጀማዓ ፈየንዚሉ ዒሳ ኢሳ ይወርዳል ደግሞ ኢብኑ መርየም ፈየቁሉ ብሎ ይላል አሚን ፈየቁሉ ብሎ ይላል አሚሩሁም አሚራቸው ብሎ ይላል ተዓል ጸሊ ቢና በጊዜ የነበረ የነሱ አሚር ብሎ ይላል ለማ ለዒሳ አንዳንድ ዑለማዎች አሚር የተባለው ማን ነው መህዲ ነው ብሏል ግልጽ ነው መህዲ ነው ፈየቁሉ ብሎ ይላል ላ ቁም ቁም ፈየቁሉ አንተም ቁም ፈየቁሉ ብሎ ይላል ላ አይ ይላል ኢነ ባዕضኩም አላ ባዕድን ኡመራኡን ከፊላችሁ ለከፊሉ ምንድን ነው ይላል መሪ ነው አስተካክሉት እዚህ ጋር ኪታባችሁ ኑስኻው ተሳስቷል ተክሪመቱላሂ ሀዚህ ልኡማ በሉት ተክሪሙ ይላል በሚም የሚነበብ አይደለም ይሄ በከስር ነው ተክሪመቱላሂ ሀዚህ ልኡማ አላህ ስብሓነ ወተዓላ ይህንን ኡማ ምን ያለበት ነው ያላቀበት ነው ተክሪመቱላሂ ሀዚህ ልኡማ ይህችን ኡማ አላህ ስብሐነ ወተዓላ ምን ያለበት ነው ያላቀበት ነው። ስለዚህ እኔ እናንተ ምን አልልም አላሰግድም። ና አሰግደን ነው አይደል የሚለው ተዓል ሰሊ ቢና ምን ማለት ና አሰግደን ሲለው ላ እነ ባዕضኩም አላ ባዕዲን ኡመራ አለ ከፊላችሁ በከፊሉ ላይ አምር ነው የምትሆኑት። እኔ ይሄን አይመለከተኝም። አላህ ስብሐነ ወተዓላ እንግዲህ ይሄ ኡመተል ኢስላም ምን ያለበት ነው ያላቀበት ነው ይላል። ወአመል ኢጅማዑ ይሄ እንግዲህ ከቁርአንም ከሐዲስም አየን ማለት ነው። ወኢነ ሚን አህሊል ኪታቢ ኢላ ለዩእሚነነ ቢሂ ቀብለ መውቲህ የሚለው እሱን ይመለከታል። ሁለተኛ ሐዲሶችን አየን። ወአመል ኢጅማዕ ኢጅማዕ ዑለማው ልእስላም አንድ የሆነበት አቋም ወይም ኡመተ ልእስላም አንድ የሆነበት ስንል ፈቀድ አጅመዐት ልኡመህ ኡመተ ልእስላም አንድ ሆናለች። አላ ኑዙሊሂ ዒሳ ብኑ መርየም እንደሚወርድ ወለም ዩኻሊፍ ፊህ አሐዱን አንድም በዚህ ላይ የተቃረነ የለም الشريعة ይህንን ሸሪዓ ማለት ነው ወለም ዩኻሊፍ ፊህ አሐድ ሚን አህል الشريعة ከአህሉ ሸሪዓዎች አንድም የተቃወመ የለም አህሉ ሸሪዓ ሲባል እነማን ናቸው አህሉ ሸሪዓ የሸሪዓ ባለቤቶች ማን ናቸው ና አህሉ ሸሪዓ አልእስላም ዑለማዎች እኚህ የመሳሰሉት ማለት ነው። ለአህሉ ሸሪዓ አህለል ኪታቦችንም ሊከት ይችላል። አህሉ ሸሪዓ ስንል ግልጸዋል። ምክንያቱም የነሱ እነሱም ሸሪዓ ተሰጥቷቸዋል። ከዛ አንጻር ማለት ነው። ዒሳ ይመጣል እኮ ይላሉ እነሱ። ግልጽ ነው። አዎ ለፍርድ ይመጣል ነው የሚሉት። አንከረ ذلك الفلاسفه ይህንን ያስተባበሉት ማናቸው? ፈላስፎች ናቸው። ወልመላሒዳ በኩፍር ጉዞ ላይ የሚጓዙት ማለት ነው። አው መላ ዩዕተዱ ቢኺላፊህ ወይም ደግሞ እነሱ በመቃረናቸው ምንም ቁጥር የማይሰጣቸው ስለተካለፉ ተብሎ ቁጥር የማይሰጣቸው ምንም ማለት ቀውላቸው ዝም ብሎ ስለሆነ ማለት ነው። ወቀድ ኢንዓቀደ ኢጅማዑ ልኡመቲ ኡመተል ኢስላም አንድ እንደሆኑ ቋጥረዋል አዎ አንድ ሆኗል ብሎ ማለት ነው አላ አን የንዚለ አላ አይ የንዚለ እሱ እንደሚወርድ ወየሕኩመ እንደሚፈርድ بهذه الشريعة المحمدية በዝች በሙሐመድ ህግ ነው የሚፈርደው ማለት ሙሐመድ ሰለላሁ ዐለይሂ ወሰለም ህግ ነው የሚፈርደው ሌላ የራሱን ህግ ይዞ አይመጣም ወለይሰ ቢሸሪዓቲን ወለይሰ ቢሸሪዓቲን ሙስተቂላ ራሷን የቻለች ሌላ ሸሪዓ ይዞ አይመጣም ሙስተቂላ ማለት ራሱን የቻለ ማለት عند نزوله من السماء ከሰማይ ሲመጣ ከአላህ ዘንድ ሌላ ህግ ይዞ አይደለም የመጣው በእኔ መሐመድ ህግ ነው የሚያስተዳድረው ማለት ወይን ካነት ኑቡወቱ ቃኢመቱን ቢህ ግን ነብይነት ለሱም የቆመ የተረጋገጠ ቢሆንም ማለት እሱ ነብይ ነው ግን አዲስ ሸሪያ ይዞ አይመጣም ወ ሙተሲፉን ቢሃ ነቢይ በመሆን የሚገለጽ ነው። ወየተሰለሙ ልአምረ ሚን አልመህዲ ጉዳዮችን ይቀበላል ይረከባል። እሱ እስኪመጣ ድረስ ማን ነው አብዛኛውን ዓለም የሚያስተዳድረው ማን ነው ብለናል? መህዲ ነው ብለናል። ባለፈው ስለ እሱ ተምረን ወየተሰለሙ ልአምር ጉዳዩን ይቀበለዋል። የተሰለሙ ልአምር ጉዳዩን ይቀበለዋል። ሸሪዓን በተመለከተ ሚነል መህዲ ከመህዲ ይቀበልና ወየኩነ አልመህዲዩ መህዲ ይሆናል ሚን አስሓቢሂ ከማን ባልደረቦች ከኢሳ ሰሓቦች ውስጥ ይመደባል ተከታዮች ውስጥ ማለት ነው ከሳኢሪ አስሓብ ልመህድይ እንደ ሌሎቹ የመህዲ ባልደረቦች እሱም መህዲም አንድ ራሱን የቻለ ባልደረባ ይሆናል ማለት እሱን መህዲን ሲከተሉ የእሱ ሰሓቦች ነበሯል ግልጽ ነው ሐዋርያት ማለት ነው ልክ እንደነሱ ተከታይ ይሆናል ማለት ነው መህዲ ራሱ ለማ ለዒሳ وقال شيخ الإسلام ابن تيمية رحمه الله شيخ الإسلام ابن تيمية ብሎ ይላል وعيسى حي አሉ አሁን ላይ ባለው ሁኔታ ዒሳ ህያው ነው في السماء የት ነው የሚገኘው ከሰማይ በላይ ነው ለም የሙት ባዕድ አልሞተም ከዚህ በፊት ወኢዛ ነዘለ ሚን السماء ከሰማይ ሲወርድ لم يحكم إلا بالكتاب والسنة بقرآن النبى حديثنا لا بشيء يخالف ذلك للا يهن شريع مخالف نقر أي فرد ملا وقال أيضا للا بللا نقر ملا عيسى عليه السلام يا الله سلام بس ليهننا حي من هياونه وقد ثبت في الصحيح فسهي زقبا هي ترقاك قال سبتوال عن النبي صلى الله عليه وسلم أنه قال نبي عليه الصلاة والسلام ብሏል ينزل فيكم ابن مريم حكما عدلا ነቢዩ አለይሂ ሰላቱ ሰላም ምን አሉ በእናንተ ላይ ማ የመርየም ልጅ ዒሳ ይወርዳል ፈራጅ ሆኖ አድለን ፍታዊ ወኢማም ሙቅሲጣ ምንድነው በፍትህ ግልጽ ነው አለ ምን የሚል የሚፈርድ መሪ ይሆናል ፈየክሲሩ ሰሊባ መስቀልን ይሰብራል ወየቅቱሉ ልክንዚራ ወየቅቱሉ በመጀመ ለምንድን ነው መስቀልን ይሰብራል እያሉ ነብይ የተናገሩት ምንድነው እሱ የተሰቀለበት እያሉ አይደል እነሱ የሚያምኑት እ እኔ አልተሰቀልኩኝም። ግጽ ነው አልተሰቀልኩኝም። ይሄ የምትሉት ሁላ ውሸት ነው። መስቀል ኃይላችን ነው እያሉ የሚሉት ነገር ማለት ነው። ነው። ራሳቸው ቀርበው እንትን ብለው ይሄ ኃይል ነው ብለው ይላሉ። ግጽ ነው። መስቀል እውነት ትክክለኛ ኃይል ከሆነ መቶ አንገቱ ላይ በሚያንጠለጥለው መስቀል ይቅጠም፣ እሷን ይዞ ከአንተ ጋር ይቅጠም። በደና ከዘራ ከስር እስከ ላይ ደና አርገ ታስቀምጠዋለህ። ለመስቀል ኃይል ከሆነ አይከላከልበትም። አዛ ያኒ ላዕብ አብዛኛው ጊዜ እነሱ እምነት ጨዋታ ይበዛበታል። ግልጽ ነው። የማይመስል ነገር እርቦ ተሸክሙ መዞር ግልጽ ነው አለ ጽዋ ምናምን እየተባለ ማለት ነው። ወየቅቱሉ ልኪንዚራ ኪንዚርን ምን ይላል ይገላል። ወየደዑል ጂዚያ የጂዚያን ህግ ደግሞ ምን ይላል ያስቀምጣል ማለት ነው ወሰበተ ፊ ሰሒሕ አንሁ አነሁ የንዚሉ አለ ልመናረት ልበይዳ ነጭ በሆነች መናር ላይ ነው የሚመጣው መናር ምን ማለት ነው ሚናራ ማለት ነው አይደል ሚናራ ማለት ነጭ የሆነች ማለት ነው ሸርቀ ዲመሽቅ በዲመሽቅ ደማስቆ ማለት ነው ሱሪያ አካባቢ በስተ ምስራቅ በሶሪያ በስተ ምስራቅ አካባቢ ነው የሚወጣው ማለት ነው ወየቅቱሉ ደጃል ደጃልን ይገላል። ባለፈው ስለ ደጃል አይተናል አረ ምንመለስበት ርዕስ የለም። ደጃል ማን ነው? እንዴት ነው? ምናምን አይተናል። ወመን ፋረቀት ሩሁሁ ወመን ፋረቀት ሩሁ ይሄንን ሲያሰብት ምን ይላል? አሁን ለዒሳ ሞቷል የሚል ሰው ትክክል አይደለም። ዒሳ አልሞትም፣ ሕያው ወመን ፋረቀት ሩሁ ጀሰደሁ ሩሁ አንድ ሰው ሞተ ማለት ሩሁና ጀሰዱ ይለያያል አይደል? ومن فارقت روحه جسده يسو روح جسد يتلايو لن ينجل جسده من السماء أكالو كيتا يورد كسماء يورد من ديت يوردال كسماء أكالو قلتنا وإذن سلزي كزي عنده السو من دنو اه. وإذا أحيي حياه هنا جزي وإذا اه. ኡሕየ ሕያ የሆነ ጊዜ ፈኢነሁ የቁሙ ሚን ቀብሪሂ ከሰማይ ሳይሆን የሚወርደው ኬት ነው የሚቆመው እ ከቀብር ነበረ የሚቆመው እሱ ግን ኬት ነው የመጣው ማለት ሁላችንም ስንቀሰቀስ ስንሞት ሩሃችን ወዴት ነው የምትሄደው ወደ ላይ አይደል ጀሰዳችንስ ወደ ቀብር ህያው ስንደረግ ኬት ነው የምንመጣው ጀሰዳችን ከቀብር ሩሃችን ደግሞ መታ ከዛ ትገናኛለች አይደል ስለዚህ ዒሳ አለመሞቱ የምታውቀው ቀጥታ ኬት ነው የሚመጣው? ከአላህ ዘንድ ነው ህያው ሆኖ ቀጥታ ወደ ምድር ነው የመጣው። ግልጽ ነው። ስለዚህ አለመሞቱን በዚህ ታውቃለህ። የሞተ ቢሆን ኖሮ ከቀብር ተነስቶ መጣ ነበር የሚባል ተግባባን። ናም የሼኹል እስላም ተይሚያ ንግግር በጣም ረቂቅ ስታጤ ነው። በጣም የሚገርም ንግግሮችን ነው የሚናገረው። ዋማ ቀውልሁ ተዓላ አለ ለዚህ መልስ ሲሰጥ ታዲያ እንዴት ነው ይህንን የቁርአን አያ እንዴት ታያላችሁ ሲባሉ شيخ الإسلام ምን አሉ وأما قوله تعالى وإني إني متوفيك ورافعك إلي ومطهرك من الذين كفروا የሚለውን የቁርአን አንቀጽ በተመለከተ ምን አሉ يا عيسى إني متوفيك እኔ እኮ እማነሳህ ነኝ ወራፊዑከ ኢለየ ወደ እኔም ከፍህ ማደርግህ ነኝ ወሙጠሂሩከ ሙተወፊከ ማለት ይሄንን ምን ምል ነው? ወደ እኔ የማቀርብህ ነው። ግልጽ ነው። እምወስድህ ነው ማለት ነው። ከፍ የማደርግህ ነው። ወሙጠሂሩከ አንተንም የማነጻህ ነኝ። ሚን ለዚነ ከፈሩ ከነዚያ ከካዱት እኔ ነኝ የማጸዳ። ምን ማለት ነው? ዒሳን ሲገዙት ነበር አይደል እንዴ? አምላክ ብለው የሌለን ታፔላ ለጠፉበት ማለት ነው። ያልሆነን ነገር ግልጽ ነው። ግማሾቹ ደግሞ አይሁዶች ደግሞ የምንድን ነው አነወሩት ምን ብለው ግልጽ ነው ዲቃላ ልጅ ብለው ማለት ነው ይህንን የመሳሰሉ መጥፎ ነገሮችን ተናገሩ ማለት ነው ግልጽ ነው ይህንን የተባለውን ሁሉ ማጸዳው እኔ ነኝ አለ አላህ ወሙጣሂሩከ ሚን አለዚነ ከፈሩ አለ فهذا دليل ይህ እኮ የሚያመላክት ነው فهذا ይህ ደሊሉን የሚያመላክት ነው على أنه لم يعن بذلك الموت እዚህ የቁርአን አንቀጽ ላይ የተፈለገው ሞት አይደለም። إذ لو أراد بذلك الموت በዚህ የቁርአን አንቀጽ ሞት ቢፈለግ ኖሮ لكان عيسى في ذلك كسائر المؤمنين እዚህ ላይ ሞት ቢፈለግ ኖሮ ዒሳ እንደ ሌሎች አማኞች ነው ማለት ነው። ምንም ለየት ያለ ነገር የለውም። ምክንያቱም ሁሉም ሰው ሲሞት ሩህ የት ነው ሄደው ወደ አላህ ነው የሚሄደው ማለት ነው። ስለዚህ ምን ተአምር አለ ታዲያ ግልጽ ነው አለ ምን ተአምር አለ ኢሳ እኮ ተአምር ነው ተብሏል ወደ አላህ ወደ ራሱ ስለወሰደው ስለዚህ እሱ የተለየ ተአምር አልመጣም فإن الله يقبض أرواحهم ምክንያቱም የሙእሚኖችን ሩህ አላህ ይይዛልና ويؤرج بها إلى السماء ወደ ሰማይ ይዟት ይወጣል فأُلم ታውቋል أن أليس في ذلك خاص خاصية خاصية لذي من إلّا يتنتل نجر ميبال نجر إلّا لا عيسى لما ميبال نجر إلّا يي إيه يروح ودا الله زند مير مال كل ما عندنا ومطهرك من الذين كفروا سيل ولو كان قد فاركت روحه جسده روحك أكل تل تليتا به النور لكان بدنه في الأرض أكلوا بمدر ليه النبره ከበደኒ ሳኢሩ ለአንቢያ እንደተቀሩት አንቢያዎች ምን አካል የተቀሩት አንቢያዎች አካላቸው የት ነው? በምድር ላይ ነቢ አለይሂ ሰላቱ ሰላም የት ነው ያለው? አካላቸው የት ነው ያለው? መዲና። ግልጽ ነው አለ መዲና ላይ ነው ያለው ማለት ነው። አው ገይሪ ወይም እንደ ሌሎቹ ምን ለአንቢያ ይሆን ነበር፣ ግን አይደለም ነው። ወቀድ قال الله ተዓላ ፊል الايه الاخرى አላህ ስብሓነሁ ወተዓላ በሌላ አንቀጽ ላይ ብሏል። ምን አለ? ወማ ቀተሉሁ ወማ ሰለቡሁ ወላኪን ሹቢሃ ለሁም አልገደሉትም አለ አላህ። ወማ ሰለቡሁ አልሰቀሉትም አለ አላህ። ወላኪን ነገር ግን ሹቢሃ ለሁም ለእነሱ ምን አላቸው? ተመሳሰለባቸው። ይህንን እንግዲህ ዑለማዎች ምን ሲሉ ሲፈስሩት ምን ያ እንዴት ነው የተመሳሰለባቸው? ሊገሉት ሲመጡ ማለት ነው አላህ Wa Ta'ala ከገቡት ውስጥ ቤት ውስጥ ሊገሉ ከገቡት ውስጥ አንዱን ወደ ኢሳ ቀየረው ፊቱ ግልጽ ነው አንዱን ወደ ኢሳ ቀየረው ከዛም በኋላ አላህ Wa Ta'ala ይዞት በጅብሪል አማካይነት እንዲነሳ አደረገ በዚህ ጊዜ አንን ሰውዬ ይዞ ምን አሉት መቀጥቀጥ ጀመሩ አገኘን ኢሳን ብለው ቢለምናቸው ኧረ እኔ ኢሳ አይደለሁኝም። ምክንያቱም እነሱ የሚያዩት ሱራን አላህ ብቻ ነው የሚያውቅ። ወደ ኢሳ ተቀይሯል። ኧረ እኔ ኢሳ አይደለሁኝም እኔ እናንተ ጓድ ነኝ ቢላቸው ከዛ ወስደው ከነቸሩት። አይሁዶች በዛ ጊዜ ለኛ ብሎ ተሰቀለ አይደል የሚሉት ለነሱ ተብሎ የነሱ ጨዋታ ነው። ለኛ ብሎ ተሰቀለ፣ ለአንተ ብሎ ነው ይላል። ለኔ ብሎ ምንም አለ ለኔ ብሎ ዒሳ የት ያውቃል? ግልጽ ለኔ ብሎ ምናምን ብሎ ከዛ በኋላ ደግሞ በጊዜው ደግሞ የተለየ ነገር አይደለም ለሱ ከዛ መጥቶ አስቦ ለኛ መሰቀል አይደለም። በጊዜው የነበረ አቀጣጥ ነው። ግልጽ ነው። የቅጣት ሁኔታ ተሰቅለ ነው። እንደዚህ ነው በቃ ግልጽ ነው። ለራሳቸውም ኺላፍ ነው። አንዳንድ ቦታ ፎቶውን ስታይ እንዲህ ብሎ ነው የተሰቀለ አሉ። አንዳንድ ቦታ እንደዚህ የትኛውን እሺ እንመን? ሁለቴ የሰቀሉት፣ አንዴ እንዲህ አንዴ እንደዚህ ማውን ነገር ነው። ግልጽ ነው አለ። አጃይብ እኮ ነው በቃ የምታዩት። እና ወይስ ለፎቶ ብሎ ሁለቴ እ በዚህ በዚህም ደግሞ እንዲያምርልኝ በዚህ ስቀል ሐቂቀተን በጣም የሚገርም ነው። የእነሱ ጨዋታ ነው ወላሂ ሐቂቀተን ሱብሃንአላህ ሱብሃንአላህ። በዛ ዘመን ደግሞ ያንን የካሜራ እንትን መኖር ውስጥ ደግሞ ያን እሱን አንስተው እ የትኛው የኢሳ ዘመን አይደለም ካሜራ መቼ እንደመጣ ራሱ አስቡ ማን ነው ያነሳው አጃይብ እኮ ነው እንደ ሱብሃንአላህ እንደው በቃ የመጃጃል እምነት ማለት እኔ እንደነሱ እኔ የሚጃጃል እና ይቻላል ይህን ጭርሻ ጅሎች لا إله إلا እና ያን ሰውዬ ቀጠቀጡት ከዛ በኋላ ከነቸሩት ምን እያለ እኔ ኢሳ አይደለሁም ጓድ ከዛ በኋላ ከሰቀሉት በኋላ ጓደኛቸው መፈለግ ገቡ ሲፈልጉት የለም አላህ ለፊ እክትላፍ የሚለው እኮ ለዛ ነው ከዛ በኋላ ምን አሉ ጓደኛችሁ እውነትም እኮ ጓደኛችንስ ሼት አለ አሉ ቢፈልጉት የለም አልመጣም ይሄ ኢሳ አይደለም እውነትም እሱ ነው ማለት ነው ራሱን የሰቀል ነው ጓደኛችንን አሉ አይ አይደሉም አሉ እነሱ ደግሞ ይሄው ራሱ ኢሳ እያያችሁት አይደለም እሺ እሱ ኢሳ ከሆነ ወንድማ ጓደኛችን የት አለ? ይሄ ጓደኛችን ከሆነ ደግሞ ኢሳ የት አለ? ለፊ እክትላፍ የሚለው ቁርአን ላይ ለዛ ነው ግልጽ ማለት ምንም የሚስማማ ነገር አይደለም ከዛ አንጻር ማለት ግን ከገባችሁ አለ አላህ ወማ ቀተሉሁ ወማ ሰለቡሁ ወላኪን ሹቢ አለው ወኢነ الذين اختلفوا እነዚያ የተቃረኑት ፊሂ በሱ ውስጥ አይሁዶች ነው። አሁን እኮ አንዳንዱ አይሁዶችን የሚያሞግሳል ነሳራውን አሁን እስራኤሎች የሚደግፈ ከኛ ናቸው ምናምን ይላል። እሱ እኮ ኢሳን አንደኛ አነውረውባቸዋል። በዛ ላይ እሱን የገደሉት እነሱ ነው ያሉ። ግን አሁን እስራኤልን ግልጽ ነው እስራኤል በኔ እስራኤሎች የሚሉት እኛ አይሁዶችም ነው በኔ እስራኤሎች አለ አይሁዶች ማለት ነው። ግልጽ ነው አለ ፍልስጤን የሚደግፍ አለ የሚገርም እና አምላክን ገሎብህ ነው እንደምትደግፈው አያውቅ ምንም ታሪክ የሚባል ነገር እኮ ዝም ብሎ መነዳት ብቻ ሱብሃንአላህ እንደነሱ እንደውም ለነሱ ከነሱ ይልቅ ሙስሊም አቅረብ ነው ማለት ይቻላል ግጽ እኛ ኢሳን እኮ እንደዚህ አናነውረው እነዛ ግን ያነውሩታል ግን እነሱን ይደግፍላል ዝም ብሎ መጮ ነው የኛ መነዳት ለፊ ሸክ ሚኑ ማለሁም ቢሂ ሚን ዒልም ከእውቀት ምንም የላቸውም ኢለ ኢትባዕ ምንም መከተል እንጂ ጥንካሬን ይኸው አላህ ነግሮናል። ስለ እነሱ ምንም አንተ እንትን አትል ምንም አስልም በስነ ስርዓት እንኳን ባይብልን እኮ አያነቡትም። አንተ በስነ ስርዓት ታውቀዋለህ ከእነሱ የበለጠ ምንም ዝም ብሎ ነው በቃ ቅዱስ ይመስላሉ። የሆነ ቀን ሲመጣ የማርያም ቀን ወይ የምን ቀን ሲመጣ ስታያቸው ነጠላ ለብሶ ምናምን፣ ሌላ ቀን ግን ነጠላ አይደለም ነጠላ ሲቀድ ነው የምታገኘው። ወማ ቀተሉሁ የቂና አላህ ምን አላሉትም። በእውነት በእርግጥ ግን አልገደሉትም። በረፈዐሁ ላሁ ኢለይህ በእርግጥ አላህ ወደሱ ከፍ አድርጎታል በቀውሉ ሁና በረፈዐሁ ላህ ኢለይህ ዩበይን አላህ እዚህ ጋር ገልጾታል አነሁ ረፈዐ በደነው አካሉን ከፍ አድርጎታል ወሩሐሁ ሩሁንም በደኑንም ሩሑንም ከማ ثبت في الصحيح أنه ينزل ببدنه وروحه በሐዲስ እንግዲህ እንደተረጋገጠው በአካሉም በሩሁም ነው የሚመጣው ማለት ነው إذ لو أريد موته ሞቱ ቢፈለግ ኖሮ لقال وما قتلوه وما صلبوه بل مات ብሎ ይነግረን ነበር ቁርአን። ግልጽ ነው አለ መሞቱ ቢፈለግ ኖሮ የቁርአን አንቀጹ እንዲህ ብሎ ነበር የሚመጣው ወማ ቀተሉ ወማ ሰለቡ በል ማተ ነው፣ ግን በረፈዐሁ አላህ ነው ያለው ነው። ወለሃዳ ለዚህም እንግዲህ ቃለ መን ቃለ ሚን ልዑለማ ከዑለማዎች ያለ አለ። ግልጽ ነው ከዑለማዎች ያለ አለ ምንድን ነው ያለ ያለው እሺ ምንድን ያለ ያለው إني متوفيك ማለት አሉ إني متوفيك ማለት ቁርአኑ ላይ የተጠቀሰው أي قابضك አንተ ምን ምልህ ነኝ የሚይዝህ ነኝ أي قابض روحك ሩህን የሚይዝ ነው وبدنك من عكالهم يقال توفيت توفيت الحساب واستوفيته تلال توفيت الحساب ما لتشلا وإنما استوفيته تلال استوفيته لرجل تلال من مالتنا ها مولا ولت وين شتوت متر مالا مالتنا يالبين ولفظو التوفي لا የክተዲ ነፍሰሁ ነፍሱን አያስብልም ማለት ነው። ተወፈይቱ ልሒሳበ ስትል ታዲያ ሞትኩለት ማለት አይደለም። ግልጽ አለ። ያንን ትርጓሜ አይሰጥም። አንድን ነገር ምን ማለት መስጠት ግልጽ ነው አለ ሰጠውት፣ ከፈልኩኝ፣ እንዲህ አይነት ነገር ላ የክተዲ ነፍሰሁ ተወፊ ሩሓ ተወፊ ሩሓ ሩሕን ምን ማለት ነው? መግደል አይደለም። ላ ነፍሱ ተወፊ ዱነል በደን ከአካል ውጪ ወላ ተወፊሂማ ጀሚዓን ሁለቱንም ባጠቃለለ መልኩ ሞቷል ማለት አይደለም። ኢላ ቢቀሪነቲን ሙንፈሲላ የተለየች ተጓዳይ መረጃ እስከመጣች ጊዜና እንጂ ማለት ተጓዳኝ እንግዲህ ከዚህ ጋር የሚሆን መረጃ አልመጣም ነው። ሙተወፊክ የሚለው የገደል ገደልኩ ወይም ምናምን በሚለው ትርጉም የምንሄደው ተጓዳኝ ነገር ካለ ነው ልናውቅ የምንችለው። ግልጽ ነው። አለበለዚያ በዛ መፈሰር አንችልም። ወቀድ ዩራዱ ቢሂ ተወፊ ነው የተፈለገው ወይም ደግሞ የእንቅልፍ ምንድን ነው ሞት ነው። የእንቅልፍ ምን ሞት የእንቅልፍ ሞት ተግባባን ከቀውሊህ ተዓላ አላህ ስብሓነሁ ወተዓላ በተከበረው ቃሉ እንዳስቀመጠው አላሁ የተወፈል አንፉሳ ሂነ መውቲሃ ወለቲ ለም ተሙት ፊ መናሚሃ እንዳለው ማለት ነው። አላሁ አላህ እኮ የተወፈል አንፉስ ነፍስን ይገላታል ይላል። ነፍስን ይይዛታል እንደማለት ነው። ነፍስ ምን ይላታል? ይይዛታል። ሂነ መውቲሃ ምን ያለች ጊዜ የሞተች ጊዜ የሞተች ጊዜ ሩህን ይይዛታል። ስትሞት ሩሓን ይይዛል። ወለቲ ለምተሙት ተሙት ያቺ ደግሞ ያልሞተች የሞተችን ሩሑን ይይዛል አላህ ይወስዳል። ወለቲ ለም ተሙት ያችን ያልሞተችንም ሩሓን ይይዛል። ፊ መናሚሃ እዚህ ጋር ተፍሲሩን በደንብ ተከታተሉ። እንዘላልነት እንዳይታይባችሁ ምን ማለት ነው የፈለገው ማገናኘት አለባችሁ። ወለቲ ለም ተሙት ያችም ያልሞተችም ፊ መናሚያ በምኗ በመናሟ ሩሃን ይይዛል የሁለቱንም ይይዛል የሁለቱንም ሩህ ይይዛል አላህ የሞተችዋ በቃ ሩሃ ሲወጣ ነው ያልሞተችዋም ደግሞ በምንድን ነው ያው በእንቅልፍ ልብ ሩሃ ትወሰዳለች ወቀውሊሂ وهو السكو الله الذي يانو يتوفاكم የሚያስተኛችሁ ነው እዚህ ጋር የተፈለገው አይደል ቢለይል በሌሊት ወያዕለሙ ያውቃል ማ ጀራሕቱም ቢነሃር በቀን የሰራችሁትንም የሚያውቅ ነው ጀራሐ ማለት አንድ ነገር መስራት ማለት መከሰብ ማ ጀራሕቱም ቢነሃር በቀንም የሰራችሁትን አላህ ያውቃል በሌሊት ሩሐችሁን የሚወስድ ነው ሲል የሚያስተኛችሁ ነው ማለት ነው ወቃለ القاضي عياد إن بتملكته قاضي عياد بلويلة رحمه الله تعالى نزل عيسى يا عيسى من مالت مورد عليه السلام وقتله مج... وقتله مجدل الدجال دجال حق وصحيح حقنا ትክክል የሆነ ነገር إن እንደ أهل السنة አህል ሱና ወልጀማዓ للأحاديث الصحيحة صحيح حديث سلة تقيلة في ذلك وزي قدالي وليس في ذا وليس في العقل لعقل قو يلوم ولا وليس في العقل ولا في الشرع ما يبطل عقل ميهن شرع ميهن ከንቱ የሚያደርገው የማይቀበልበት ምንም ምክንያት የለም። አቅል ለምን አይቀበለው? ሂሳብ ይመጣል። የሚቃረን ነገር ነው አቅል የሚቃረን ነገር አይደለም። ግልጽ ነው። ገና ቂያማ ይቆማል ብለህ እኮ እያሰብክ ነው። ግልጽ ነው። የዒሳ መምጣት ምን ይገርማል ታዲያ? ወላ ፊ ሸርዒ ማ ዩብጢሉ ከሸሪያችን መረጃም ደግሞ ይህንን ከንቱ የሚያደርግ ውድቅ የሚያደርግ የለም። ፈወጀበ ኢስባቱህ እሱም ማረጋገጥ ግድ የሚል ጉዳይ ነው وانكر ذلك بعض المعتزلة ማን ማን አስተባበለ ከተባል ዒሳ ይመጣል የሚለውን ማለት ነው አስተባብለዋል ባዕዱ ልሙዕተዚላ ከፊል ሙዕተዚሎች ሙዕተዚሎች ከዚህ በፊት እንደነገርኳችሁ ስራቸው ምንድን ነው ብያቸዋለሁ ፍልስፍና ነው የዮናን ፍልስፍና ያቀወዛቸው ያሰከራቸው ናቸው ዲኑን በፍልስፍና ለመምራት ይሞክራሉ ግጽም ለአላህ እንደዚህ አንተ ባህሪያቶችን እንዴት እናጸድቃለን ይላል በራሱ እንዴ በቁርአንና አይደለም በራሱ አይሆንም እኔ ማየትም ይላል ይሄ ከአላህ ጋር ይሄዳል ይሄ አይሄድም እሱ ነው መርጦ የሚያስቀምጥለት ጭንቅላቱን ተጠቅሞ ማለት ሱብሃንአላህ وأنكر ذلك بعض المعتزلة والجهمية ومن وافقهم النسون يقتنه لا بزينة أقوم تقوزوا ወዘዓሙ ሞገቱ ወዘዓሙ ምን አሉ ሞገቱ ጠረጠሩ አነ ሀዚህ አልአሐዲስ እነዚህ ሐዲሶች እነዚህ ሐዲሶች ማለት ነው መርዱደቱን ምንድን ናቸው ተመላሽ ናቸው ተቀባይነት የላቸውም መርዱደቱን ተመላሽ ናቸው ተቀባይነት የላቸውም ማለት ቢቀውሊህ ተዓላ እንዲህ በሚለው አላህ ስብሓን ወተዓላ ንግግር አላህ ምን አለ ወኻተመ ነቢ ደሊል ሲያመጡ ተመልከት ተመልከት አንተ ዝም ብለ እያንዳንዱ ፊረቅ ደሊል የለውም ምናምን ብለ ተዘናግተ እንዳትጓዝ እንዳይመስል አህባሽ ደሊል አለ ግልጽ ነው ግን ደሊሉ ደሊል አይደለም ለመረጃነት የማይበቃ ሹባሃት ነው ይዞልኝ የሚመጣው ግልጽ ነው በሁለት እግሩ የማይቆም ሽባ የሆነ መረጃ ነው ይዘመጠው ማወቅ አለብን ግን አንተ ምንም የቁርአንና የሐዲስ ግንዛቤ ከሌለ ግልጽ ይዘርሩዋል። ምንም ማታቆን። ስለዚህ ወቅ የተባልከው ለዚህ እይ ተመልከት። ለምንድን ነው እናንተ ኢሳ አኺሩ ዘመን አይመጣም ያላችሁት ተብለው ሲባሉ ሙዕተዚላ ወልጀህሚያ ባዕድሁም ምን አሉ? ለምን ካላችሁ አሉ ወኻተመ ነቢይን ብሏል የመጨረሻ የነብያቶች መደምደሚያ ብሏቸዋል ማለት ሙሐመድ ሰለላሁ ዐለይሂ ወሰለም ወቢቀውሊሂ ሰለላሁ ዐለይሂ ወሰለም ላ ነብየ ባዕዲ ብለዋል። ነብዩ ከኔ በኋላ ነብይ የለም ብለዋል አሉ። እና ምን ይሁን ይጋጫል? አሁን ከዚህ ጋር የኢሳ መውረድ ከዚህ ጋር ይጋጫል? ኢሳ እኔ ነኝ እኛ ኢሳ የመጨረሻ ነብይ ነው እንዴ ያልነው አይደል? ነብይነቱ ነብይ ነው ይመጣል ነው ያልነው አይደል? ይመጣል ነው ያልነው ግጽሯ አለ። ስለዚህ ወኢጅማዑል ሙስሊሚን ሙስሊሞች አንድ በሆኑበት አቋማቸው አነሁ ላ ነቢየ ባዕደ ነቢይና አዎ እንዳናንተ እንዳላችሁት ከነቢዩ በኋላ ነቢይ የለም ዋነ ሸሪዓተሁ ሙአበደቱን የነቢዩ ደግሞ ሸሪያ ሙአበዳ ነው ማለት እስከ ቂያማ ድረስ የሚቆይ ነው ኢላ የውም ልቅያማ ወላ ቱንሰኽ ምን አትልም አትሻርም وهذا الاستدلال فاسد ነገር ግን ያመጣችሁት መረጃ ምንድነው ብልሹ ከንቱ የሆነ መረጃ ሊአነሁ ምክንያቱም ለይሰ ልሙራዱ ቢኑዙል ዒሳ የተፈለገው እኮ ዒሳ ይወርዳል በማለት አነሁ የንዚሉ ነቢየን ነቢይ ሆኖ ይወርዳል ያለው ቢሸርዒን አነሁ የንዚሉ ነቢየን ቢሸርዒን لأنه ليس المراد بنزول عيسى أنه ينزل نبيا نبي هنا البلان يوردال لأنه نبي هنا يوردال بشرع ينسخ اه شرعنا ينيان شريعا شرو ነስኽ ማለት ማለት የንሱቁ ማለት ሽሮ የሚሽር ሆኖ የኛን ሸሪዓ ሸሪዓቱል እስላሚያን የሚሽር ሆኖ ይወርዳል ማለት አይደለም እና ነቢየን ቢሸርዕን የንሱቁ ሸርዓና ወላ ፊ ሀዚህ ልአሐዲስ በእነዚህም ሀዲሶች ውስጥ ይሁን ወላ ፊ ገይሪሃ በሌሎችም በሌሎችም شيء من هذا عندكم نجر إلا مين نمي أملاكت مالت أنه ينزل نبيا بشرع ينسوه شرعنا ينين شرع شرومي متال من عند ملكت بل صحة الأحاديث إن يوم سي حادث هنا الزيلين وما سبك في الكتاب وما سبك في كتاب الإيمان ባለፈው የኢማን ኪታብ ላይም ማለት ነው ስናወራ ወገይሪሃ በሌሎችም አነሁ የንዚሉ ሐከመን ሙቅሲጠን የሚመጣው ምን ሆኖ ነው እ ፈራጅ ሆኖ ፍታዊ ሆኖ يحكم بشريعة بشريعنا بشرعنا በእኛ ሸሪዓ ነው የሚፈርደው በማን ሸሪዓ በዒሳ በራሱ በነበረው ነው በተውራት በእንጂል ነው አይደለም በእኔ መሐመድ ሕግ ነው የሚፈርደው ወዩሕይ ሚን ኡሙሪ ሸሪዕና ከእኛ ሸሪያም ደግሞ ህያው ያደርጋል የነብዩን ሱና ህያው ያደርጋል ግልጽ ነው የቁርአንን ማለት ነው አንቀጻቶች እንዲተገበሩ ህግጋት እንዲጠበቁ ያደርጋል ማለት ነው ማ ሐጀረሁ ናስ ሰው ልጆች ሐጅር ያደረጉትን ሐጅር ማለት ማለት የተውትን ማ ተረከሁ ናስ ማለት ኢንተሃ ኢንተሃ ከላሙ አቁሉ ብዬ ይላሉ ይላል ወፊ አስሪና ሀዳ ይላሉ ዶክተር ፈውዛን ምን ያለው وفي عصرنا هذا አሁን ባለንበት ዘመን ينكر بعض الكتاب الجهال መሀይማን የሆኑ ጸሐፊዎች ሲያስተባብሉ ይታያሉ። አንዳንድ ባለፈው ሄሊያ ላይ እንደነገርኳችሁ ጸሐፊዎች አሉ። ግልጽ ነው። ለመጻፍ ሳይደርሱ ብህርን የሚያነሱ ማለት ነው። ግልጽ ነው። እንጻፍ ብለው የሚነሱ ማለት ነው። ግልጽ ነው። መጻፍ ማለት እንደው ቀላል ነገር አይደለም። ዝም ብሎ ቀለምን ማንሳት አይደለም ግልጽ ነው ብዕርን ማንሳት አይደለም መጀመሪያ ለመጻፍ አህል መሆን አለብህ ግልጽ ነው መሳሪያን ስታነሰው አንተ መሳሪያን የምችል መሆን አለብህ አተኳኮሱን ምኑን እንዴት ነው የሚቀመጥ ያ ማወቅ አለበለዚያ ከሁሉም አስቀድመ ራስህን ነው መገለው ግልጽ ነው ምንድነው ብለህ እዚህ አንተ ምንም አቅም የሚያቀባብሉት ቦታን ይዘ ምላጩን ሳብ ስታደርገው ያው የመጀመሪያው የሞት እጣ ፈንታ ለአንተ ታወርሳለህ። ከዛ ደግሞ ሲቀጥል ማለት ነው ሌላውን ደግሞ ትገላለህ ማለት ነው። ስለዚህ ሁሉም ነገር ያለ እውቀት ከተያዘ ከባድ ነው። ሌላኛው ወአንሷፊል ኡለማ እኚህ ጎዶሎ ማለት ነው። ጎዶሎ የሆኑ ኡለማዎች ጎዶሎ ለማ ገብቷል። የእውቀት ግማሽ የያዙ ማለት ነው። ኑዙለ ዒሳ የዒሳን መውረድ ሲያስተባብሉት ታይተዋል፣ ተስተውሏል። ኢዕቲማደን አላ ኡቁሊሂም በምናቸው ላይ ተንተርሰው በአቅላቸው ይሄ ነው ትልቁ ችግሬ ነው። አቅልን ማስቀደም የለብም። ሸሪያ ያለውን ሰሚዕና ወአጣዕና ነው። ግልጽ ነው። ሸሪዓ አቅል ከተቀበለ እሰየው ጥሩ። በመጀመሪያ ደረጃ ምን ብያቸዋለሁ ከዚህ በፊት ትክክለኛ አቅል ምንን አይቃረንም ብያለሁ። ሸሪያን አይቃረንም። አንተ አቅል ትክክል ስላልሆነ ነው። ግልጽ ነው እንጂ አቅልሽ ትክክል ስላልሆነ እንጂ ሸሪያን አይኻልፍም العقل السليم لا يعارض النقل الصحيح ብለናል ስለዚህ ሊታወቅ ይገባል اعتمادا على عقولهم وافكارهم እነሱ ያው ፊክራቸውን ተከትለው ማለት ነው ግልጽ ነው አስተሳሰባቸው ويطعنون في الاحاديث الصحيحه ሰሂህ የመጡትን ሐዲሶች ምን ሲሉ ጣዕነ ሲያደርጉ ግልጽ ነው ሲያነውሩ ይታያሉ አው ይወአዊሉናሃ ወይ በሌላ ይፈስሯታል ያዞሯታል ቢተእዊላትን ባጢላ ከንቱ ተቀባይነት በሌለው ማዞር ማለት ነው መፈሰር መፈሰር والواجب على المسلم በእያንዳንዱ ሙስሊም ላይ ግዴታ የሆነው التصديق بما أخبر به النبي صلى الله عليه وسلم ነብዩ በተናገሩት ሁላ ምን ማለት አለበት እውነት ማለት አለበት ወሰሐኑሁ ከነብዩ በሰሂ ዘገባ የመጣውን እሰየው ብሎ መቀበል አለበት ወአዕቲቃዱሁ እምነት አድርጎም ይዞ ሊጓዝ ይገባል ሊአነ ذلك ምክንያቱም ይህ من الإيمان بالغيب በገይብ ከማመን ውስጥ ነው الذي أطلع الله رسوله عليه በሱ ላይ አላህ ለመልእክተኛው ያሳወቃቸውም ያው መቀበል ነውና ማለት ነው ቃለ ላላመቱ ሰፋሪንዩ ረሒመሁላህ ብሎ ይላል ወየኩን ይሆናል ሙቀረር ሙቀረረን እንግዲህ ከመረጋገጥ ይሆናል ሊሸሪዓቲ ነቢይና መሐመድ ሰለላሁ ዐለይሂ ወሰለም የእሱ መምጣት ያው የሸሪዓ ማረጋገጫ ይሆናል። ላ አነሁ ረሱሉን ለሃዚህ ልኡማ ለዚህ ኡማ ረሱል ሆኖ አይደለም የሚመጣው ኢሳ። ለዚህ ኡማ እኔ ረሱል ነኝ ነብይ ነኝ ብሎ ነው እንደሚመጣው አይደለም። ያዲሉ ከማ እንዳሳለፍ ነው ወየኩኑ ይሆናል ቀድ ዑሊመ አሕካመ ሃዚህ ሸሪዓቲ ታዲያ ሸሪዓን እንዴት ተማረ ካልክ برجت قد علم أحكام هذه الشريعة بأمر الله تعالى بالله قد أمر التزاز مسارت تمرون يمتو وهو في السماء السويتون بسماء إليه هنا ينبي عليه الصلاة والسلام حقيقات تمرون يمتو قبل أن ينزل من كمالة كما وردوا بفك الله أساوكوتن يمتو بنبي شريعة نميسر أي يندم دون جرم قال أبو الوالد وزعم بعض العلماء كفي العلماء موقتوا ዑለማንን ተብዮች አነሁ ቢኑዙሊ ሰይዲና ዒሳ አዎ ዒሳ የበላይ የሆነው ማለት ነው ሰይዲና ዒሳ በመምጣት ابن مريم يرفع التكليف። ዒሳ ሲመጣ ምንም አይነት تكليف የለም ማለት تكليف ማለት ማለት ነው ምንም አይነት የምንሰራው ተግባር የለም ሸሪያ ህግጋት የለም ግዴታ የሚሆንብን ምንም ሰላት የለም ዘካ የለም ጾም የለም ምንም በቃ ዒሳ ሲወርድ ምንም አይነት تكليف የለም። በቃ ዝም ብሉ። ግልጽ ነው። እንደሚሉት እነሱ በሱ ደም እኛ ዳንን እንደሚሉት ማለት ነው። ኢሳ ለኔም ለአንተም ለሁላችንም ሲል ተሰቀለ ይላል። ግልጽ ነው። እባክህ እኔ መጀመሪያውን አልተሰቀለም የተሰቀለውን ሰው ያጣራ በለው። ወሃዳ መርዱት ይህ ተቀባይነት የለው ሌላ አኽባር ልዋሪደቲ ለመጡት አኽባሮች አንጻር أنه يكون مقرر لأحكام هذه الشريعة ومجددا لها እንደውም የሚመጣው ምንድን ነው አለ ይህንን ሸሪዓ ምን ሊል ሊያረጋግጥና ምን ሊል ሙጀዲድ ማለት ማለት ሊያድስ ግልጽ ማለት ሊያድስ ሲል የሚያጠናከረ ሊመጣ ማለት ነው ነው የመጣው ማለት ነው በአዲስ መንፈስ ማለት ነው ጠንከር ብሎ እንዲሄድ ማለት ነው ኢህ ሂየ አኺሩ ሸራኢ ምክንያቱም የመጨረሻው ሸሪዓ ማለት የነቢዩ አለይሂ ሰላቱ ሰላም ነው። ወነቢዩና መሐመድ ሰለላሁ ዐለይሂ ወሰለም አኺሩ ሩሱል የሩሱሎቹ ላይ መጨረሻ ማን ናቸው? ነቢዩ አለይሂ ሰላቱ ሰላም ናቸው። ወዱንያ ዱንያ ደግሞ ላ ተብቃ ቢላ ተክሊፍ ዱንያ ያለ ተክሊፍ መቆየታችን ዱንያ ያለ ተክሊፍ መቆየታችን አንተ ተክሊፍ ሳይኖርብህ ይህም መስራት አለብህ ተብሎ ግዴታ ሳይቀመጥብህ የምታልፋት ዓለም አይደለች። تكليف አለ፣ ሰላት አለ፣ ጾም አለ፣ ዘካ አለ። ይሄ ሁሉ ታዲያ በ تكليف ከሌለ በምን ልትታወቅ ነው? ተማሪ ፈተና ከሌለ መለየት እንችላለን። ሁላችን አስተምረው ብንሆን የሚሆን ነገር አይደለም። ዩመየዝ ቢ ፈኢነ በቃ አዱንያ የዱንያ መቆየት إنما يكون بمقتضى التكليف የዱንያ መቆየት እኮ ኢነማ የኩኑ ቢሙቅተደ ተክሊፍ ተክሊፍ በሚያስፈርደው መሰረት ግልጽ ነው ልትቆይ የምችለው ኢላ አላ ዩቃለ ፊል አርዲ አላህ አላህ በምድር ላይ አላህ አላህ እያለ ስለ አላህ የሚያወሳ ሰው በማይቀርበት ደረጃ እስኪደርስ እንዲህ አይነት ሰው ሲጠፋ ተክሊፍን የማይተገብር ሲጠፋ ምን ይላል አላህ ቂያማን ያቆማል ذكره القرطبي في تذكيرته ቁርጡቢይም በተዝኪራው ላይ ይህንን አውስቶታል ቃለ ወአማ ሙደቱሁ እስከ ምን ቀን ነው የሚቆየው ዒሳ ለሚለው ጥያቄ ወወፋቱሁ መቼ ነው የሚሞተው ከተባለ ፈቀድ ወረደ ፊ ሐዲስ አቢ ሁረይራ በአቢ ሁረይራ ሐዲስ ላይ መጥቷል እንደ ጠበራኒ ጠበራኒ በዘገቡት ወብኒ ዓሳኪር እብኒ ዓሳኪርን በዘገቡት አነሁ ሰለላሁ ዐለይሂ ወሰለም ቃል ينزل عيسى ابن مريم የመርየም ልጅ ዒሳ ይወርዳል ፈየምክቱ ፊ ናሲ አርበዒነ ሰነተን አርባ ዓመትን ይቆያል ከመጣ በኋላ አርባ ዓመት ማለት ነው ይቆያል በሰዎች ውስጥ وعند الإمام أحمد وابن, وابن أبي شيبة وأبي داود وابن جرير وابن حبان بزقبوت عنه أنه يمكث أربعين سنة أربع عامة ميل الزالين تزقوال ثم يتوفى كزام عندي موت الدرقال الله يوسن البتال ويسلى ويسلي عليه المسلمون مسلموش بس لا يسجدالو ويدفنونه يكبروا ይላል እንደ ነቢይና መሐመድ ሰለላሁ ዐለይሂ ወሰለም የት ነው የሚቀበረው? ከነቢይ ዐለይሂ ሰላት ሰላም ጎን ነው የሚቀበር ማለት ነው። ነቢይ የተቀበሩበት ቦታ ላይ ነው የሚቀበረው ማለት ነው። ነቢይ የተቀበሩበት አቅራቢያ ይቀበራል። ኢንታ ከላሙ ንግግሩ እዚህ ላይ ተቋጭቷል ይላል። ሌላኛው ትልቁ የቂያማ ምልክት የሚባለው ሁሩጁ ያእጁጅ ወመእጁጅ የያእጁጅና ማእጁጅ መውጣት ይላል። ይህንን በደንብ ልናስተውለው ይገባል። በአሁን ሰዓት ያእጁጅና ማእጁጅ እየተባለ ሰዎች አንዳንድ ጊዜ የሚስሉት ትንሽ የሚከብድ ነገር ነው። በጣም ጥንንጥዬ የሚያደርጋቸዋል። የእጁጅና ማእጁጅ ማለት ከጣት የሚያንሱ ናቸው ይላል። አንዳንድ ቦታ የምትሰማው በጣም ይገርማል። ጆሮአቸው ደግሞ መሬት እየጎተቱ ነው የሚሄደው ይላል። ከጣት አንሰው እነሱ ግን ጆሮአቸው እየጎተቱት ነው የሚሄደው። አፍንጫቸው ምናምን እንደዚህ በራሱ ጊዜ የሚስለው መሳል ይሄ በጣም ከባድ ነገር ነው። ዝም ብሎ ተረት ተረት የካርቶን ፊልም አደረጉት። ግልጽ ነው። ይሄ የለም። ግማሾቹ አይ ያእጁጅና ማእጁጅ ማለት እነንትኖች ናቸው ቻይኖች ናቸው ይላል። በቃ አለቀ። ግልጽ ነው። እንደዚህ የሚል ስንት ህዝብ ነው ያለው? ግልጽ ነው። እኔ ራሴ የሰማሁት ነው። ግልጽ ነኝ። በቃ ያእጁጅና ማእጁጅ እነሱ ናቸው። ይኸው በቃ እንደምታያቸው ነው። ሚን ኩል ሀደቢየን ሲሉን አለ የማይገቡበት ዓለም የለም አለ። ግልጽ ነው። ተከፍቶላቸው ነው አለ። እና ይህንን የመሳሰሉ ብዙ ነገሮች ነው የሚናገሩት። ስለዚህ ልብ ብለን ማጤን አለብን። ከቁርአንና ከሐዲስ መራቅ የለብንም። ይሄ ሁላ ዝም ብሎ ሰዎች የሚያወሩት ተረት ተረት ነው። አንዳንድ ጊዜ ከሐዲስ ጋር ማይሄድ በዛ ላይ የዝም ብሎ የመንደሮሪ አለ አይደል? ባለፈው እንዳልኳችሁ ማንን በተመለከተ ደጃልን በተመለከተ ግልጽ ነው። ከአንድ ከተማ ወደ ከአንድ ምንድን ያልኳችሁ ሀገር ወደ አንድ ሀገር ከዚህ ከኢትዮጵያ ይነሳና አንድ እግሩን ሲያነሳ የት ይሄዳል? ሱዳን፣ አንድ እግሩን ደግሞ ሲያነሳ የመን ምናምን እንደዚህ አይነት ቃቃ ነገር እንደዚህ የመንደር ወሬዎች ብዙ አሉ እና ከቁርአንና ሐዲስ ጋር እያስጠጋን ነው እንጂ ዝም ብለን መቀበል የለብንም። ሴት ልጅ ከመግሪብ በኋላ ቤት ብትጠርግ ምናምን አቂቧ ይበላሻል። ዝም ወሬ ነው ማለት ግልጽ ነው። እስካሁን ያልቁ ነበረ። ነተከለም አይ ኹሩጅ ያእጁጅ ወማእጁጅ እንግዲህ የእጁጅና ማእጁጅን በተመለከተ እንናገራለን ያለ አንኹሩጅ ነተከለም አንኹሩጅ የእጁጅ ወማእጁጅ የየእጁጅና ማእጁጅ መውጣትን ማለት ነው ስለ እነሱ እናወራለን አላ ደውኢ ማ ጃእ ፊ ኪታብላህ ወሱነቲ ረሱሊህ በቁርአንና በሐዲስ መረጃ እንደመጣው ማለት ነው ከዛ አድማስ ሊሆነ እንናገራለን ሚን ዚክሪ ሀዘ ልሐዲስ ልዓዚም ያው እንግዲህ ሐዲሶችን ታላላቅ ሐዲሶችን በማውሳት لأن الإيمان بذلك በዚህ ማመን የያእጁጅና ማእጁጅ በመምጣት ዙሪያ ላይ ማመን ወአዕቲቃዱሁ በቀልብ ማለት ነው ማጽደቅ አቂዳ አርጎ መያዝ ዋጅቡን አለል ሙስሊሚን በሁሉም ሙስሊም ላይ በእያንዳንዱ ሙስሊም ላይ ምንድን ነው ግዴታ ነው ይላል ወኹሩጁ ያእጁጅ ወማእጁጅ ሳቢቱን ቢልኪታቢ ወሱና ይህ የያእጁጅና ማእጁጅ ማለት ነው ምን ማለት መውጣት የጸና ነው በቁርአንና በሐዲስ መረጃ ወኢጅማዕ ልኡመህ እመተል ኢስላም አንድ በሆነው አቋማቸው ذكر ذلك السفاريني ሰፋሪኒ ይህንን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 ግልጽ ነው። ወሁም እነሱ ሚን ኩል ሐደቢን ከእያንዳንዱ ሐደብ ይላል። ሐደብ ማለት መርተፈዓ ወገሊበ ሚን አልአርድ ማለት ከምድር ከፍ ያለ ማለት ነው። ምንድነው የሚባለው? ተራራ። ግልጽ ነው። ከእያንዳንዱ ተራራ ልክ ሲከፈትላቸው ማለት ነው ያ ተዘግቶባቸው የነበረው እንዳይወጡ ማለት ነው። የተዘገበባቸው ልክ ሲከፈታል ግልጽ ነው። በአላህ ይራዳል ልክ ሲከፈት ሚን ኩል ሐደቢን የንስሉ ከእያንዳንዱ ማለት ነው ተራራ ምን ይላሉ የንሲሉን የሚንደረደሩ ሆኖ ነው የሚወርዱት በጣም ብዙ ናቸው ከመጠን በላይ ሚን ኩል ሐደብ የንስሉን በየቀኑ እኮ እየቆፈሩ ነው ያ የተዘጋውን ማለት ነው አላህ የወሰነ ጊዜ ላይ ይከፈትላቸዋል ማለት ነው ወቅተረበ ልዋዕዱ ልሐቅ ወቅተረበ ቀረበ የእነሱ መምጫ እንግዲህ ያእጁጅና ማእጁጅ ከመጣ በቃ ቅያማ ነው የሚቆሙ አይርቅም ማለት ነው። ወቅተረበ ልዋዕዱ ልሐቅ ያ የእውነት ቀጠሮ ማለት ነው ቀረበ። ፈኢዛ ሂየ ፈኢዛ ሂየ በዛች ጊዜ ይቺ ትክክለኛዋ የቀጠሮዋ ቀን የቀረበች ጊዜ ናት። ትንሣኤ ማለት ቅያማ ሲቆም ሻኺሰቱን አብሳሩ ለዚነ ከፈሩ የነዛ የካህዲያኖች አይን ትፈጣለች አለ። ሻኺሳ ማለት ይፈጣል። ያ ወይለና ዋ ጉዳችን ቀድ ኩና ፊ ገፍለት ሚን ሃዛ ከዚህ ቀን እኮ ዘንግተን ነበረ በቃ ይመጣል ብለን ያላሰብነው ነገር ዘንግተን በቃ የነበርነው ነገር ነበረ ሚን ሃዛ በል ኩና ዛሊሚን እኛ በዳዮች ነበርን በማለት ይጸጸታሉ ላ የንፈው ነደም ባዕደ ላደም وقال تعالى الله سبحانه وتعالى ደግሞ ተናግሯል في قصة ذي القرنين ስለ ذي القرنين ማለት ነው ሲናገር ምን አለ ذي القرنين እንግዲህ ዓለምን ካዳረሱ ሰዎች ውስጥ ነው የሚመደበው ማለት ነው ثم አትበዐ ሰበባ ከዛም ጉዞውን ቀጠለ ይላል። ሙሉ ታሪኩን እንግዲህ እንዳልተነትንላችሁ አይኖርም። እናንተ ስለሱ አንብቡ። ዱልቀርኔን ማን ነው? ትንተናውን እናንተ ትቻሉ። ግን ቁርአኑ ላይ ያለውን እንጥቀስ። ثم አትበዐ ሰበባ ከዛም ጉዞውን ቀጠለ ማ ዱልቀርነይን حتى إذا بلغ بين السدين حتى إذا بلغ እስኪደርስ ድረስ ማለት ነው። በይነ ሰደይኒ በሁለት ተራራዎች መካከል ሰደይን የሚለው ሁለት ተራራዎች ማለት ነው መካከል እስኪደርስ ወጀደ ሚን ዱኒሂማ ቀውማ ሁለቱ ተራራዎች ዘንድ ማን አገኘ ዝልቀርነይን ሁለቱ ተራራዎች አቅራቢያ አገኘ ሚን ዱኒሂማ ቀውመን ህዝቦችን ላ የካዱነ የፍቀሁነ ቀውላ ንግግርን መረዳት የማይችሉ ህዝቦች በቃ አንተ ልታናግራቸው የምችለውን ነገር የማይረዱ ህዝቦችን አገኘ ማለት ከሰው ጋር መነጋገር መግባባት የማይችሉትን አገኛቸው ያው እንግዲህ በሚግባባ ሁኔታ ከነሱ ጋር ተግባባና ቃሉ ብሎ አሉ ያ ዘልቀርነይን አንተ ዙልቀርነይን ወይ አሉት እነ ያእጁጀ ወማእጁጀ እነሱ ያሉበት ቦታ ደግሞ ማናለ አለ ያእጁጅና ማእጁጆች አሉት ብሎ አሉት አንተ ዘልቀርነይን ወይ እንግዲህ አይተዋቸው ነበር ማለት ነው ግልጽ ነው ሲቆፍሩ ድምጻቸው ምናምን ይሰማሉ ግልጽ ነው በዚህ ጊዜ ምን አሉት ለሱ እነ ያእጁጀ ወማእጁጀ ያእጁጅና ማእጁጅ እኮ ሙፍሲዱነ ፊል በምድር ላይ አበላሽ የሆኑ ከባዶች ናቸው። ፈሀል ነጅአሉ ለከ ኸርጀን እስቲ ኸርጅ እናድርግልን። ኸርጅ ማለት ልክ እንደ ግብር የሚከፈል ክፍያን እንሰጥሃለን። አላ አን ተጅአለ በይነና ወበይነሁም ሰዳ አላ አን እንድታደርግ ማለት ነው። በይነና በእኛና ወበይነሁም በእነሱ መካከል ሰዳ ሰዳ ማለት ማለት ግድብን ማለት ነው። ኸርጅን እናደርግልሃለን፣ ግብርን እንከፍልሃለን፣ ክፍያ አንተ በእኛና በእነሱ መካከል ሰድ እንድታደርግ ግድብ ማለት ነው ቃለ ብሎ አለ ክፍያ እንክፈልና በጣም በቃ በኃይሉ በምኑ የሚገርም ሰው ነው አላህ ችሎታን የሰጠው ሰው ነው ማለት ነው ዱልቀርነይ ቃለ ብሎ አለ ማ መከኒ ፊህ ረቢ ጌታዬ እኮ ያመቻቸልኝ ነገር ኸይሩን በላጭ ነው እናንተ ከምትሰጡኝ ክፍያ ይበልጣል እኔ እናንተን ክፍያ ተውታለ ባይሆን ፋዒሉኒ ምን በሉኝ አግዙኝ ቢቁወቲን በኃይል ያው በእርዳታ አግዙኝ አጅአል በይነኩም ወበይነሁም ረድማ አጅአል አደርጋለሁ በይነኩም በእናንተ መካከልና ወበይነሁም በእነሱ መካከል ረድማ ብርቱ ግድብ አደርጋለሁ ማልፉት በጣም ረድም ማለት ትልቅ ግንብ ሊናድ የማይችልን አደርግላችኋለሁ አለ አቱኒ ይዛችሁልኝ ኑ አለ ምን ካላችሁ ዙበር አልሐዲድ ግልጽ ነው ታላላቅ ቁራጭ ብረቶችም ማለት ነው። ግልጽ ነው። ታላላቅ ቁራጭ ሆኖ ብረቶች ዙበራል ሐዲድ ማለት ትልልቅ የብረት ሊገነባ የሚችል የለም። ቁርጥራጭ ሆኖ ትልልቅ ይዛችሁ ሊኑ ከዛስ ሐታ ኢዛ ሳዋ እሱን ይዘውለት ሲመጡ ሐታ ኢዛ ሳዋ በይነ ሰደፈይን ሰደፈይን ማለት ኮረብታዎች ማለት ነው። ግልጽ ነው አይደል? ኮረብታ ሐታ ኢዛ ሳዋ ባስተካከለ ጊዜ ነው። አሁን ግንብ ሊሰራ ነው አይደለም። ሀታ ኢዛ ሳዋ ባስተካከለ ጊዜና ማ ማ ዙልቀርነይን በይነ ሰደፈይን በሁለቱ ኮረብታዎች መካከል የግንቦቹ መካከል ባስተካከለ ጊዜና ቃለ ምኖቹን ምኖቹን ብረቶቹን ከኔ ጋር ሆኖ ብረቶቹን አስተካከለና አስቀመጠው። ብረቶቹ እንግዲህ ተደርድረዋል ማለት ነው፣ በሁለቱ ተራራ መካከል በዛ አካባቢ ያሉ ኮረብታዎች ነው። ከዛ ምን አላቸው? እንፉኩ ምን በሉ አለ እፍ በሉላችሁም አለ እፍ በሉ አለ አሁን እንግዲህ ዘመናዊ ነገር አሁን ነው የመጣው አይደል በሱ ኃይል ነው የሚሰራው ነው እፍ በሉ አለ በጣም ኃይል ስለሚፈልግ ትንፋሽ ስለሚፈልግ ሐታ ኢዛ ጀዐለሁ ናረን ከዛ በኋላ እነሱ እፍ ሲሉ ሲሰያነድ ምን ሲል ምን ያለ እሳት እስኪሆን ድረስ እሳት ሆነ ምኑ ብረቱ ወደ እሳትነት ተቀየረ ቃለ ብሎ አለ አሁን በደንብ እንዲጠረክር የመጀመሪያ ብረት ነበር አለ አቱኒ ይዛችሁልኝ ኑ አለ ኡፍሪቅ አለይህ በሱ ላይ እጨምርበት አፈስበት ዘንድ ቂጥራ ምን ይዛችሁልኝ ነው ቂጥራን ይዛችሁልኝ ኑ የነሐስ ቅላጭ ማለት ነው የቀለጠ ነሐስ ማለት ግልጽ ነው የቀለጠ ነሐስ አምጡብኝን አምጡልኝና ምኑ ላይ አፈሰዋለሁ ያ ምኑ ላይ ብረቱ ላይ ማለት ነው እሱም እሳት እንደ እሳት ተፈጥሯል አይደል እሱ ላይ በደንብ ይጠነክራለን። ፈመስጣዑ ከዛ በዚህ አይነት መልኩ የሚገርም ግንብን የሰራው እንዳይወጡ አድርጎ ማለት በዛ እስካሁን እንግዲህ ምድርን እንዳልነበር ያደርጉ ነበር። በእሱ አማካይነት የስንት ዘመን አስቡ ተሰራ። ፈመስጣዑ አልቻሉም ይላል አየظهሩሁ መውጣት አልቻሉም ወመስተጣዑ አልቻሉም አንዳንድ ሰው ሲቀራ ሁለቱንም በአንድ አይነት ነው የሚቀራው። ፈመስተጣኡ አየባህሩ ወመስተጣኡ ለሁን አቅባ ይላል። ሁለቱም ይለያያል። ፈመስተጣኡ አየባህሩሁ ወመስተጣኡ ለሁን አቅባ ነው። አቀራር ትርጉሙ አንድ ነው። ወመስተጣኡ አልቻሉም ለሁ ለሱ ነቅባ ነቅብንም አልቻሉም። ነቅብ ማለት ማለት መሸንቆሩንም አልቻሉም ማለት መሸንቆሩንም ምንም አልቻሉም። ቃለ ብሎ አለ ሃዳ ይህ እኮ ረሕመቱ ሚን ረቢ ከጌታ የሆነ እዝነት እኛ በቁዋችን የሰራ ነው የአምላክ አላህ ምን ችሮታ ተጨምሮበት ነው አለ። ፈኢዛ ጃአ ዋዕዱ ረቢ የጌታዬ ቀጠሮ የመጣ ጊዜና ደካ ምን ያደርጋታል? የተስተካከለች ያደርጋታል። የተስተካከለች ያደርጋታል። በቃ ይሄ ሁላ ተንዶ የተስተካከለ ይሆናል ማለት ግንቡ አላህ አሳውቆታል ማለት ነው። ለማ ለዙልቀርነይን ከዛ ምን አለ ወካነ ዋዕዱ ረቢ ሐቃ የጌታዬም ደግሞ ምን ምን ዋዕድ ቀጠሮ እውነት ነው አለ ወተረክና እንተዋለን ከዛ በኋላ ያ ይፈርስና ወተረክና እንተዋለን ባዕضሁም ከፊላቸውን ያእጁጅና ማእጁጆችን የውመኢዲን የዛን ቀን የሙጁ ፊ ባዕድ በከፊሉ የሚደባለቅ የሙጁ ማለት የሚደባለቅ ማለት ከፊሉ በከፊሉ የሚደባለቅ እናደርገዋለን በጣም ከመብዛታቸው የተነሳ ድብልቅልቅ ነው የሚሉት። በቃ በጣም ብዙ ናቸው ከመጠን በላይ ወኑፊኸ ከዛ እነሱ ያው የተወሰነ ጊዜ ይቆያሉ። ወኑፊኸ ፊሱሪ ረዥም ነው ታሪኩ። እዚህ ላይ ካመጣላችሁ እናያለን። ኢንሻአላህ ያመጣላችኋል ብዬ አስባለሁ። ወኑፊኸ ፊሱር ከዚያ በቀንድ መሰል ይነፋል። ፈጀማዕናሁም ጀምዓ ሁሉንም መሰብሰብን እንሰበስባቸዋለን። ወዐረድና ጀሀነመ ጀሀነምንም እናቀርባለን የውመኢዲን የዛን ቀን ሊልካፊሪን ለካህዲያኖች አርባ ምን ማለትን ማቅረብን እናቀርባታለን ይላል። እስቲ ያእጁጅና ማእጁጅ ምን ይመስላሉ? ሲፋቸውንም እናያለን። መልካቸው፣ ምናቸው፣ ቁዋቸው ብቻ በአጠቃላይ ስለነሱ የተቀረው ነገ እናያለን። ለዛሬው እዚህ ላይ በቃናል። ሀ وصلى الله على ሙሐመድ وعلى آله وصحبه وسلم